الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع باب الهبه والعمره والركبه حديث 800 ያው 800ኛው ሐዲስ ላይ እንገኛለን ሐዲሱ ኑዕማን ኢብኑ በሺር في باب الهبه والعمره والركبه من يقرأ المثنى فليتفضل مشكورا او مشكورا السلام عليكم ورحمة الله وبركاته عليكم السلام ورحمة الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم عن النعمان ابن بشير رضي الله تعالى عنهما أن أباه أتى به رسول الله صلى الله عليه وسلم فقال إني نحلت نحلت ابني هذا غلاما كان لي فقال رسول الله صلى الله عليه وسلم أكل ولدك نحلته مثل هذا فقال لا فقال رسول الله صلى الله عليه وسلم فأرجعه وفي لفظ فانطلق أبي إلى إلى النبي صلى الله عليه وسلم ليشهده على صدقتي فقال أفعلت هذا بولدك كلهم قال لا قال اتقوا الله وعدلوا بين أولادكم فرجع أبي فرد تلك الصدقة متفق عليه وفي رواية لمسلم قال فأشهد على هذا غيري ثم قال أيسرك أن يكون لك في بر سواء قال بلى قال فلا إذن طيب እንግዲህ ዛሬ የምንቀራው ምንድነው ብለናል ርዕሳችን ባቡል ሂበቲ ሂባ ምን ማለት ነው ስጦታ ስለመስጠት ስለመሰጠት ወልዑምራ እድሜህ እስካለ እድሜ ልክህን በህይወት እስካለህ ድረስ የሚባል የስጦታ አይነት ነው ገደብ የሚሰጥ በእድሜው ልክ ማለት ነው ወርቁባ መጠባበቅ ማለት ነው ጥሬ ቃሉ ምንድነው መጠባበቅ እኔ ከቀድሜ ከሞትኩኝ የሆነ ስጦታ ይሰጠዋል እኔ ቀድሜ ከሞትኩኝ ያው ያስከው ትቀጥላለህ ቀድሜ ከሞትክ ወደ ወራሽ አይተላለፍም ወደ እኔ መመላለስ መመለስ አለበት የሰጠው ነገር እስካለ ግን ተጠቀምበት ነው ስለዚህ ይሄን ነገር ሰጥቻለሁ ከሞትኩኝ ያው ላንዴ ተወስደዋለህ ሲባል አንድ ሰው ምን እንደምጠብቀው መቼ ሙቶልኝ እኔ ያደርገው ይሄን ገንዘብ ነው የሚለው አይደል የሚሞቱበትን ቀን ነው የሚጠብቀው ስለዚህ ሁለቱም ሰጭታውም ተቀባዩም ማንቀር ቀድሞ ማንቀር ይሆን ይሆን እሱ ሙቶልኝ ይወስ ይሆን ያኛው ደግሞ ይሄኛው ሙቶልኝ ይመለስልኝ ይሆን እያሉ የመጠባበቅ ባህሪ ስላላቸው ሩቅባ የሚለው ጥሬ ቃል ተሰጠው ስያሜ ማለት ነው ሩቅባ ሙራቀባ ከመጠባበቅ የተወሰደ ቃል ነው እሺ ሂባ የሚለው ወሀብቱ ለሁ ሸይአን ወህበን ወህበን መስጠትን ሰጠሁት ለማለት ወሃበንም አለ ወሂበተንም አለ ተሰጭተው ነገር መውሁብ ይባላል ለማንኛውም ምን ሁቡብ الريح የተወሰደ ነው ሁቡብ الريح ማለት የንፋስ መንፈስ ንፋስ ነፍስ ያው ይጓዛል የሙሩ ሙሩ ሙሩራን ስጦታም ካንተ አልፎ ወደዛኛው ሰውዬ ስለሚሄድ ያው አልፎ ስለሚሄድ ሂባ የሚያስያም ስያሜ ተሰጠው ይላል ይሄ ቋንቋዊ ፍቺ ነው ሸሪዓዊ ፍቹ ሂባ ማለት ምንድነው ብንባል ሂባ ማለት አንድ ሰው መስጠት የሚፈቀድለት ወይም ደግሞ የሚችለው አቅም የመስጠት አቅም ያለው ሰው የሰው ገንዘብ ያልሆነ ምናምን የምንለው ማለት ነው እብድ ያላደለ ህፃን ያላደለ ሰው ሲሰጥ መስጠት ይቻላል ስለዚህ ጃይዘ ተሰሩፍ መስጠቱ የሚቻል ከሆነ ሰው ወደ ሌላ ሰው የሚተላለፍ ገንዘብ ሂባ ይባላል ያለምንም ልዋጭ ማለት ነው ትክ ሳይኖር እንደ ሽያጭ ብር አንጠማም ሳይባል ዝም ብሎ የሚሰጥ ማለት ነው ኢማሙ ነወዊ ናሩ ሂባ የሚለው ሀዲያ የሚለው ሰደቃ የሚለው ነገር ያው ተቀራራቢ ትርጉም ነው የሚኖራቸው የበጎ ስራ ዘርፎች ናቸው ይላሉ ዑምራ የሚለው ምን العمر የተወሰደ ነው እድሜ ከሚለው ከም ዑምሩክ ማለት እድሜ ስንት ነው ማለት ነው ዑምራ አሉት ያኛው ዑምራና ይሄ ዑምራ አንድ እንዳይመስላችሁ ዑምራ ወደ እድሜ ስንመጣ ያ ናት መጨረሻው ያቸው አሊፋ በያ ነው የምትጻፈው ያኛው የምናውቀው ዑምራ አይደል የሐጅ ጓደኛ ያ ደግሞ ዑምራህ በሃ ነው የሚጻፈው ቃላቶች የሚለያያሉ ትርጉማቸው ስለሚለያይ ነው ዑምራ من التعمير ነው የተወሰደ ነው ማነጽ መስጊድን ማስዋብ ሐረምን ማስዋብ ዑምራ በሐጅ ማለት ነው ከዛ የተወሰደ ነው ይሄ ደግሞ እድሜህ እስካለ ከሚለው ዑሙር ከሚለው የተወሰደ ነው እንዳይምታታባችሁ ለምሳሌ ኢምራ የማይችል ሰው ዑምራ ሲጻፍ ቢባል በታ ነው የሚጽፈው ወይም ደግሞ በአሊፍ ነው የሚጽፋ ዝም ብሎ በያ ይጽፋትም ይሄን በደንብ ቃይዳው የሚችል ሰው የሚጽፋት طيب ሩቅባ የሚለውም ሚነል ሙራቀበት የተወሰደ ነው ብያችኋለሁኝ አንድ ሰው ለአንድ ሰው ይች ጀብቻለሁ ሰጥቻለሁ አለው ከዚህ በፊት ከሞትክ ግን ወደ ቤት መለሳለህ ንብረትነቷ እኔ ካንተ ቀድሜ ከሞትኩኝ ተወስዳታለህ አንድያ የሚለው አባባል ሩቅባ ይባላል ሁሉም አንዱን አንዱ ስለሚጠብቅ ምንም ስያሜ ተሰጠው ሩቅባ ማን ነው ሩቅባ ሚል ስያሜ ተሰጠው ነው طيب ሂባ እንንጣ እንግዲህ ባቡል ሂበት ያው አንድ ነው ዑምራ ምንለው ሩቅባ ምንለው ያሰጣጡ ቃላት ነው የሚለየው እንጂ ሁሉም ስጦታ ነው ስለዚህ ሂባ የሚለው ብዙ ዘርፎች አሉት ብዙ አይነቶች አሉት አንደኛው ገደብ የሌለው ሄባ አለ ሀዲያ ስጦታ ማለት ነው ሀዲያ የሚሰጠው ለምንድን ነው ሲገርም አንድ ሰው ለአንድ ሰው የሆነ ስጦታ ሲሰጠው ምን ማለት ነው ተለበሉ እከሌ የሆነ ሙፋጃ አመጥቶ ስጦታ ኮሰጠኝ እከሌ አመጣ ሰጠችኝ ምን ፈልገና ሰው ምን ፈልጎ ነው መዋደድን ነው በመሐከላቸው ያለን ፍቅር ነው የሚገልጸው መቀራረብ ነው የሚያሳየው ተሃደው ተሐቡ አሉ ነብዩ አለይሂ ሰላቱ ወሰለም ተሰጣጡ ትዋደዳላችሁ እኔን ሰው በላ ልጅ ነገር አየሁ የሰው እንደኔም ወህን ተሸክማም አምጥቶ ሲሰጠኝ ይባላል እውነትም የሰው ይወደኛል ማለት ነው ሴቶችም ትንሽ ስጦታ ይበቃቸዋል አሉ እንደው ነው እንጂ የስጦታውን ትልቅነት አያውትም ዋናው ነገር እኔን አስተውሶ መስጠቱ ነው የሚሉት ይባላል እንግዲህ እሺ ሀዲያ ወይም ሂባ ያለምንም ልዋጭ ለመዋደድ የሚሰጥ ለፍቅር የሚሰጥ ነው ሶደቃ ማለት ደግሞ ሶደቃ ብዙ ጊዜ ሶደቃ ለዲሃን ነው የሚሰጠው አይደል ምን ፈልገን ነው አጅር ከአላህ Subhanahu Wa Ta'ala ከአላህ አጅር ፈልገን ነው የምንሰጠው ሌላው አጥያ የሚባል ደግሞ አለ አረበኛ አጥያ ማለት ስጦታ ማለት ነው አጥያ ብዙ ጊዜ የሚጠቀሙት እንደው ኃይለኛ ጠንከር ያለ በሽታ ህመም ሲይዝ ይችን ለከለ ሰጡልኝ ይችን ለከለ ሰጡልኝ ያተው መህዲ ለመሰየን ገንዘብ ሳልበላውና እኔ ካልበላሁ ባህል ለሚበላ ልስጠው ለሚገባው ብሎ የሩጫ አሰጣት ትባላለች እዙ ጋር ተያይዞ ወስያ የሚለው ነገር ኑዛዜ ማለት ነው አብሮ የሚሰጥ ነው ኑዛዜ في اكثر احكام ይመሳሰላሉ ከአጥያ ጋር ሌላው ሂበቱ ደይን የሚባላል ሂበቱ ደይን እዳን መስጠት ማለት ነው እዳን መስጠት እንዴት ነው እዳን መስጠት 50 ሺህ አበድሮህ ነበር የሆነ ሰው በቃ ትቸልሃለሁ አለ አሁን ምን አደረገ ብሩን በልተሃል የለም እጅ የለም ቸግሮህ አጥፍተዋል ነገር ግን ያን ሸክም አወረደልህ ትቸልሃለሁ ሲልህ ሰጥቼሃለሁ ማለት ነው ሂበተ ደይን ይባላል ሌላው ሂበቱ ثواب ይባላል ሂበቱ ثواب ሚንዳ ተፈልጎ የሚሰጥ ስጦታ ሚንዳው ዱንያ ላይ ይቁሰሩ بها ثواب الدنيا አخራ ሳይሆን ያخራው ሰደቃ ላይ ተናግረዋል ሂበቱ ثواب ማለት እዚህ ዱንያ ላይ እንደው ልዋጭ ፈልጎ ይሄ ደግሞ ሰፋ ያለ ነው ለምሳሌ ልዋ እንትን ብር ፈልጎ ያለውን ሸቀጥ ይሸጣል ሰውየው ይሰጣል አላየሃል ስጦታ ብዙ ጥበቦች አሉት ከፍ ያሉ አጅሮችም ሆኑ ጥቅሞች አሉት ይላል ጥሩ ነገር ወደ ሰው መስጠት ፍቅርን ማምጣት መዋደድን ማምጣት በተለይ ለዘመር ሲሰጥ ለጎረቤት ሲሰጥ ጥላት ለሆነ ሰው ስጦታ ሲሰጠው ያን ጥላቸውን አጥፍተህ ወደ ውዴታ ነው የምታመጣው فانها تحقق المصالح والمنافع ይላል الخير الكثير በጣም ቁጥር ስፍር የሌለው ጥቅምን ያጎለብታል ስጦታ ስለዚህ ከራስ አልፎ ለሌላ የሚተርፍ ጥቅም አዘል የዒባዳ አይነት ይባላል ሂባ ወይም ስጦታ ስለዚህ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ተሃደው ተሐቡ ያሉበት በውስጡ የሚገኙትን ጥቅሞችና ጥበቦች አይተው ነው ይላሉ ቀጥታ ወደ ሐዲስ ንግባ عن النعمان بن بشير رضي الله عنه أن أباه أتى به رسول الله صلى الله عليه وسلم فقال إني نحلت بني هذا غلاما كان لي فقال رسول الله صلى الله عليه وسلم أكل ولدك نحلته مثل هذا فقال لا فقال رسول الله صلى الله عليه وسلم فأرجع وفي لفظ فانطلق أبي إلى النبي ليشهده على صدقتي فقال فعلت هذا بولدك كلهم قال لا فقال اتقوا الله واعدلوا بين أولادكم فرجع أبي فرد تلك الصدقة متفق عليه وفي روايه لمسلم قال فاشهد على هذا غيري ثم قال ايسرك ان يكون لك في البر سواء قال بلى قال فلا اذن እሺ ኑዕማን ኢብኑ በሺር ስራውን አላህ ይወደድለትና አባቱ ይላል አነ አባሁ አባቱ የማን አባት የኑዕማን ማነው ስሙ በሺር አታቢሂ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ጋር ይዞት መጣሱ ልጁን ራሱ ፈቃለ ለነብያችን አለ በሽር አባትየው እኒ እኔ ነሐልቱ አዕጠይቱ ማን ሰጥቻለሁ እብኒ ልጅን هذا ይሄ አብሮኝ የመጣው ልጅ ሰጥቼዋለሁኝ አላቸው ምን ሰጠኸው ጉላመን ወጣት ባሪያ ማለት ነው ረቂቀን ሻበን ማለት ነው ጉላምን ማለት ካነሊ የኔ የነበረውን ወጣት ባሪያዬን ለዚህ ለልጄ ሰጥቻለሁና እርሰው ይወቁልኝ ይመስክሩልኝ እንግዲህ ምስክር ነውት አለ በሽር ለነብያችን ሰለላሁ ዐለይሂ ወሰለም ነብዩም ሰለላሁ ዐለይሂ ወሰለም ጥያቄ አነሱለት አኩለ ወለዲከ ነሐልተሁ مثل هذا ልጆችህን ሁሉ ይህን አይነት ስጦታ ሰጣሃች ሰጣሃቸዋልን ወይም ሰጣሃልን አሉት እያንዳንዳቸው አኩል ማለት ሁሉንም ማለት ነው ወለዲከ ከልጆችህ ሁሉንም ናሐልተው እያንዳንዳቸው ሰጣሃቸዋልን مثل ልክ እንደዚህ እንደ ኑዕማን ያለ ስጦታ ባረ አድላሃቸዋል እነዛም አሉት فقال لا አልሰጠሁም ላማት ማአጠይቱ አልሰጠሁም ማለት ነው አላዳረስኩም ለዚህ ብቻ ነው የሰጠሁት فقال رسول الله صلى الله عليه وسلم فارجه በል መልስ ቀማው ማታቸው ነው መልስ ይሄን ስጦታ ለሱ ብቻ መስጠት የለብህም ተጠቅመዋለሁ ብለህ አስደሳለሁ ይሄን ልጅን ብለህ ለራስህ መዘዝ ነው የምታመጣው ከሰጠ ለሁሉም ኩስታቸው አባታችን እኩል ወደናል እኮ አባታችን ፍቅሩ ለሁላችንም እንጂ አንዱ ካንዱ አያባልጥም ለአባታችን ሁላችንም በቃ ፍቅር ሰተን ማገልገል አለብን እንዲሉ አድርጋቸው ማለታቸው وفي لفظ በሌላ ቃላት ይህን ሐዲስ فانطلق بي አባቴ ይዞኝ ሄደ ይላል ኑዕማን الى النبي صلى الله عليه وسلم ወደ ነብያችን ሂደው ሊያስመሰክራቸው ነብያችንን አላ ሰደቀቲ ለኔ በተሰጠ ሰደቃ ነው ሰደቃ ለጠራው ስጦታው አባቴ በኔ ላይ የመጸወተውን ነገር ሊያስመሰክር ይዞኝ ሄደ እና ሲነግራቸው فقال ነብያችን አሉት ይላል افعلت هذا بولدك كلهم افعلت من ማለት ነው ፈጽመሃል ሰጥተሃል هذا ይሄን ስጦታ بولدك كلهم በሁሉም ልጆች ላይ አከፋፍለሃል አሉት በጥያቄ قال لا አላከፋፈልኩም አላደልኩም አልሰጠሁም ለዚህ ብቻ ነው እንዴት ይሆናል ይሄማ ሊሆን አይችል فقال አሉት اتقوا الله እናንተ ሰዎች አላህን ፍሩ አላህን ፍሩ ወዕዲሉ አስተካክሉ ፍትሃዊ ሁኑ በይነ አውላዲኩም በልጆቻችሁ መካከል ፍትሃዊ ሁናችሁ እኩል አካፍሉ አላህን የመፍራት ምልክት ይሄ ነው እኩል ካላካፈላችሁ አላህን አልፈራችሁም ማለት ነው ይሄን ሲለው አባት እንዳያድልም እንግዲህ እጁ ብዙ የለው መሰለኝ ምን አለ ይችን ልቀማ ነበረፍ እንጂ ማደረስ አልችልም አለ ፈረደት تلك الصدقه ያችን ሶደቃ መለሰ ወሰደብኝ متفق عليه ቡኻሪና ሙስሊም የዘገቡት ነው وفي روايه لمسلم በሌላ ዘገባ ኢማሙ ሙስሊም ለብቻቸው በዘገቡት انه قال ይሄ ኑዕማን ብሏል ምን አለ ነብያችን ብለውታል ብሎ فاشهد على هذا غيري እኔም ሳስመሰክር የመጣው አዎ በሌላ መስክር ሌላ ምስክር ፈልግና አስመስክር فاشهد አስመስክር على هذا በዚህ ስጦታ ላይ غيري ከኔ ሌላ ያለን እውቅና ሌላ ሰው ሰናሰጥ እንጂ እኔ እውቅና አልሰጠውም ይሄን ስጦታ አሉት ثم قال ከዚህ ቀጥለው አሉት አያስሩከ ለመሆኑ ግን ያስደስሃል እንዲህ አሉት ለበሽር ነው የሚነግሩት አንየኩኑ ለከ ልጆች መሆናቸው ላንተ አንየኩኑ ሚለው ዋው ተውላጠ ስሙ አንየኩነ አውላዱከ እንደ ማለት ነው ልጆች እንዲሆኑ መሆናቸው ያስደስታል እንዴ في البر በበጎ ስራ ላንተ በማገልገል ላይ ሰዋአ እኩል ትክክል ሁሉም ላንተ በማገልገል እኩል መሆናቸው ያስደስተሃል ጥያቄ ነው ቃለ በላ እንዴት አያስደስት ለምን አያስደስተኝ ያስደስተኛል እንጂ ያ ረሱላህ አላቸው እንግዳውስ አሉት ቃለ አሉ ፈላ ኢደን فلا تفعل هذا الفعل ይሄን አስቀያሚ የማደላ ስራ አትፈጽመው ኢዘን اذا كان الامر كما قلته የሁሉም አንድ ሆኖ ላንተ አገልጋይ መሆናቸው የሚያስደስትህ መሆኑን ከገ የምትፈልግ ከሆነ እንደዚህ ከሆነ ጉዳዩ አንዱን ለይታ አትስጥ በማለት ምክራቸውን መክረውት እውቅናውን ነፈጉት ከዚያም ያው አልቻልኩም በላንተ ማንጣ ብሎ ሁሉን ቀምሶ ነው እዚህ ጋር ቂሳው ንሸጣር አጠር ያለ ነው ሰውየው ከሁለት ሴት ወልዷል በደንብ እንገባችሁ ሴቶች ይፎካከራሉ አባት ለኔ ልጅ ነው ወይስ ለሷ ልጅ ነው የሚወደው የማን ልጅ የሚያበልጠው ብሎ ይፎካከራሉ በመላታቸው ባይናገሩም ሙስሳቸው የሚቀራው ነገር አለ ስለዚህ አንዷ ብልጥናት እንደው ይሄን እንደው አንድ ኮስቶት አይሰጥም እንዴ ብላ ተገፋፋዋለ በሽር እሺ ይኸው ሰጠሁልሽ ሲላት አልበቃትም ነገር ያፈርስ ይችላልና ነብያችን መስማት አለ ብላ በል ነብዩን አስመስክር እስካቸው እሳቸው እውቅና እስካልሰጡ ድረስ ይህን ስጦታ ስጦታ ብዬ አልቆጥረውም ማለቸው ይባላል ምን ይላከው ምን አይፈራም እየሮጠ ወደ ነብያችን ሄዳሉ ከዛ ሄዶ ሲነግራቸው የተሰጠውን ስጦታ አስቀምጦት ቁጭ فلما شددوا شدد الله عليهم ይባላል በጥቅሉ ግን በስበቡ በርካታ ህጎችን ከዚህ ሐዲስ ማወቅ ችለናል ይሄ ድርጊት ባይኖር ኑሮ ይሄ ህግ ላይመጣልን ይችል ነበር ግን አንዳንድ የሚከሰቱ ክስተቶች ለኛ ትልቅ ትምህርት ጥረው የሚሄዱት ስለዚህ አንደኛው በሽር ኢብኑ ሳዲድ አንሳሪ ኸዝረጅ ነው ኑዕማን የሚባል ልጅ ይዞ መጥቶ ያስመሰክር ነበር ስጦታውን ነብዩ ሰለላሁ ዐለይሂ ወሰለም ይሄን አራጸልህም ብለው እንዲያስፈረሱት ያሳየናል ሁለተኛ በልጆቻችን መካከል እኩል ማየት አለብን አንዱን ካንዱ ማባለጥ ያው ተፈጥሮ የሆነ ውዴታ ነው ምንም ማድረግ አንችልም በልብስ አገዛዝ በጫማ አገዛዝ በከናትራው በሸሚዙ ትምህርት በማስተማር በወዘተ በዚህ በዚህ ማባለጥ የለብንም አንዱን ካንዱ ማባለጥ አይቻልም ማለትም ከዚህ እንወስዳለን ሌላው አንዱ ልጅ ካንዱ ልጅ መለየት ምን الظلم ነው ከግፍ አንዱ ነው ስለዚህ በግፍ ላይ ደግሞ ምስክር ሆናቸው መቅረብ የለባቸው ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሰው አስመስክሪያት ይበቃል እያሉ እንዳይመሳቸው እኛ አልመሰከርም ከፈለክ ራስ አስመስክር የማይሆን ነገር እንሰራለው حرام ይሰራ ካለ ፈልግ ማለታቸው ነው የለም ላ ተሐሙለን ወላ አዳ ምንም ዋስና ማሩስም ማቅል ነገር የለኝም ማለት ሌላው ከዚህ ሐዲስ የምንማረው ነገር ምንድነው አንድ ሰው መጥፎ ነገር ሲሰራ ሙጃመራ ዝም ብለን እንደው ጥሩ አድረክ ጥሩ አድረክ ያላደረገውን ጥሩ አድረክ ይያን ዝም ብለ ማለባበስ የለብንም እንዴት አባልጣለህ እንዴት ብለን ልንቃወመው ይገባል ነው ባይሆን ይላሉ እዚህ ጋር ዑለማዎች ሸሪዓው የሆነ አንዱን ካንዱ ሊያበልጥ ሸሪዓ የሚፈቅድለት ነገር ካልሆነ በቀር ይላል ምን ማለት ነው ምሳሌ ሁለት ልጆች አሏቸው በመሐከላቸው የአራት አመት የአምስት አመት ብልጫ አላቸው ልጆቹ የመጀመሪያው ልጅ ነው መጀመሪያ የሚደርሰው ለማግባት በሚያገባ ሰዓት ያው ታጭለታል ወንድ ከሆነ ሴትም ከሆነ ያው ባል ይመጣል ያን ጊዜ ኳኩሎ ቀባብቶ መዳር የግድ ነው ስለዚህ ሁለቱም ሁሉ መኳኳል አለባቸው ማታገባው መታገባውም አይባልም የሚያገባው ማያገባውም አይባልም እዛ አይነት ስጦታ ላይ ለየተያ ሸሪዓ የፈቀደ ነገር ነው የሚያስፈልገው ነገር ሊሟላ ይችላል ግን በአጠቃላይ ኢዳራ ልጆቻችን በማሳደጉ ጉዳይ ላይ ግን እኩል ማየት አለባችሁ ማለት ነው ወንድሙ ሲያገባ የጋብቻ ልብስ ቢገዛለት የሆነ ነገር ቢደረግለት ጎጆ ሲወጣ ምናምን ነገር ልጆችም አይቃወሙም በክፉም አያውትም ባይሆን እኔም ደግሞ እንድታጎድረኝ ይሆን በተለይ ከሁለትና ከሶስትና የተወለዱ ከሆኑ እኔንስ እንደዚህ ደግሶ ይድረኝ ይሆን ወይስ የሚል ነገር ሊመጣ ይችላል አዎ ያኛውም ሲደርስ እንደዛ በአቅሙ ባቻለ እንደዛ አርጎ መዳር አለበት ሁሉም እኩል እንዲያውት ማለት ነው ከሸሪዓ ውጭ የሚፈጸሙ ተግባራቶች حرام ናቸው አጠቃላይ ስለዚህ ነብዩ አለይሂ ሰላቱ ወሰለም ሸሪዓን የነቀፈ ነገር ስለሆነባቸው አልተቀበሉትም من عمل عملا ليس عليه امرنا فهو رد በበዛ ቦታ በግልጽ አስቀምጠዋል የኛ ትእዛዝ በሌለበት መልኩ የተሰራ ስራ ተቀባይነት የለውም ብለዋል ሌላው ዝም ያመለከተው ፈአዲሉ ሲል በልጆቻችሁ መካከል አስተካክሉ ሲባል ሴትና ወንድ እኩል መሆን አለባቸው አይመሰዩ ወንድ ስለሆነ በጣም እንትን ሴት የሚባል ነገር የለም ማለት ነው ظاهر الحادث ይሄን የሚያሳየው ወንድና ሴት ሰዊ በይነሁም ነው ይሄንን ጅምሁር ዑለማም የሚደግፉን ነው ጅምሁር ዑለማ ወንድን ሴትን እኩል መታየት አለባቸው ነው አንዳንዶቹ ወንድ ላይ ብቻ ወንድ ልጅ ላይ ብቻ ፍቅር የሚሰጡት ሌላውን ቦታ አይሰጡም ደግሞ አንዳንዶች ሴቶችን ይወዳሉ ወንዶችን ጨርሰው ማውዱም አሉ ደግሞ እንደንተም ነው አላየ ሐላሁን በልጆች መካከል ላይ ማስተካከል ሱና ነው ወይስ ዋጅብ ነው የሚል የዑለማዎች የተለያየ አቋም አላቸው ይሄን ሀዲስ ካየሩ የሚያሳየው ምንድነው ማስተካከል ዋጅብ ነው ግዴታ ነው ነው ለምን በወንጀል ላይ አልመሰክርም ማለታቸው ከባድ ነገር መሆን የሚያሳየው የሱና ሱና ነገር መሆን ብቻ መሆን አይደለም የሚያሳየው ከሱና በላይ ፈርድ ነው ማእኩል ማረግ ማደራረቱ حرام ነው ማለት ነው ያሳያል ነው የሚሉት የሚደገፈው ምስ ነው ግን የሚገርመው ጅምሁሩ ዑለማ ሱና ነው ወደሚል የተጓዙበት ነገር አለ ግን የምንቀበለው ማስተካከል ዋጅብ ነው ሸሪዓ ፈቀደበት ቦታ ካልሆነ በቀር ቅድም እንዳልኳችሁ ሲጋቡ ምናምን ነገር ቀጥሉ وعن ابن عباس رضي الله عنه عنهما قال قال قال النبي صلى الله عليه وسلم <clears throat> العائد في هبته كالكلب يقيء ثم يعود في قيئه متفق عليه وفي رواية للبخاري ليس لنا مثل سوء الذي يعود الذي يعود في هبته كالكلب يرجع في قيئه وعن ابن عباس رضي الله عنهما أنه قال قال النبي صلى الله عليه وسلم العائد في هبته كالكلب يكيء ثم يعود في كيئه متفق عليه وفي رواية للبخاري ليس لنا ليس لنا مثل السوء الذي يعود في هبته كالكلب يرجو في قيئه آه ليس لنا مثل السوء እሺ ይላል ምን ማለት ነው ከብኑ አባስ ተዘገበ ስራችን አላህ ወደላቸውና ምን አሉ قال قال النبي صلى الله عليه የአላህ መልእክተኛ የሚቀጥለውን ተናግረዋል አልዓኢዱ ተመላሽ ማለት ነው ተመለሰ ቁመት አፈረሰ ማለት ነው አፍራሽ ማለት ነው ፊሂ በቲ በስጦታ ላይ በስጦታው ላይ የሚመለስና ትቸዋለሁ የሰጠውን ነገር አንጣ የሚል ሰው ከልከልቢ እንደውሻ ነው የሚታየው እንደውሻ ነው የሚታየው طيب የቂ ምናት ውሻ ውሻ ውሻ ነው እንደምታውቁት ከውሻም ደግሞ የቂኡ የሚያስታውቅ ውሻ ثم يعود ከዛ የሚመለስ ድጋሚ في ቀይሂ ባስታወቀው ነገር ላይ ውሻ ሲያስታውቅ እንደ ሰው ራሱ ሲያስታውቅ ይዘገናል አይደል መልሶ ሲበራ ስታውትስ ምን ይመስላችኋል በጣም ጸያፍ ነው ስጦታን ሰጥቶ ያን ስጦታን አንጣ ትቸዋለሁኝ ብሎ መጠየቅ ውሻ ያስታወሰውን ያስታወከውን መልሶ እንደ መብራት ይቆጠራል ጸያፍነቱ አይቻልም حرام ነው ማለት ነው ቡኻሪና ሙስሊም የዘገቡት ነው ይሄ وفي روايه للبخاري ቡኻሪ ለብቻቸው ደግሞ በሌላ ዘገባ ወይም በሌላ አባባላቸው ليس لنا معشر المسلمين مثل السوء እኛ ሙስሊሞች መጥፎ ምሳሌ ለኛ አይገባም ليس لنا مست مستحقا የሚገባን አይደለም ምን مثل السوء መጥፎ ምሳሌ መጥፎ ባህሪ የሚገባን አይደለም ከመጥፎ ባህሪ ጋር መዋል የለብንም መገኘት የለብንም الذي እንደዚያ يعود እንደሚመለሰው في هبته በስጦታ የሚመለሰው የሚመልሰው የሚያፈርሰው የሰጠው ነገር ሰጥቶ የሚመለሰው ይሄ መጥፎ ምሳሌ ነውና ይሄ ለኛ አይገባም ይሄ ባህራሽ ሊሆን አይገባም ምክንያቱም ከልከልብ ይርጀው ይፈቀ ነው የሚሆነውና ከልከልብ እንደ ውሻ ነው የሚታየው የርጀው ድጋሚ እንደሚመለስ ፊቀይ ባሳወቀው ነገር ላይ መልሶ እንደሚበላው እንደዛ ነው የሚታየው ይሄ ነገር ለኛ ለሙስሊሞች አይገባም ሊሆን አይቻ አይሆን አይሆንም ነው العائد في هبه مات الراجع في الهبه التي اعطاها በሰጣ ስጦታ ላይ መልሶ አምጡ አምጪ የሚል ማለት ነው ቀይ ማለት እንግዲህ አንድ ውሻ ያስገባውን ከውስጥ ከጨጓራው መልሶ ማውጣትና መጥፋት ማለት ነው በዚህ የመሰለው ለምንድን ነው ከተባለ ሰጥቶ የሚቀመው ሰው የምሳሌውና የወጣውን ተውኪያ መልሶ መብላት ዘግናኝነቱ አስቀያሚነቱ ተመሳሳይ ስለሆነ ነው ليس لنا مثل سوما لا ينبغي لنا نحن المسلمين ان نتصف بصفه ذميمه እንደዚህ በሚዘገንና በሚያስቀይም ባህሪ ልንገለጽ እኛ ሙስሊሞች አይገባንም يساهمنا فيها اخص الحيوانات في اخص احواله ከእንሰሳ ሁሉ ቆሻሻ የሚባል ዝቅተኛው እንሰሳ የሚጋራብን የሆነው አይነት ባህሪ በሱ ልንካን ልንላበስ አይገባንም ከእንሰሳ ሁሉ አስቀያሚ ቢኖር ውሻ ነው የሱ አይነት ባህሪ ለኛ ለሙስሊሞች አይገባንም ማለት ስለሰጣችሁ አትመለሱ ነው ሰጥቶ መመለስ የሚፈቀድ ለሰው አለ ወይ አለ እንየው ቀጥሉ ቀጥሉ መትን ورحمة السلام ورحمة الله وعن ابن عمر وابن عباس رضي الله تعالى عنهم عن النبي صلى الله عليه وسلم قال لا يحل لرجل مسلم أن يعطي العطية العطية ثم يرجع فيها إلا الوالد فيما يعطي ولده رواه أحمد والأربعة وصححه الترمذي وابن حبان والحاكم وعن ابن عمر وابن عباس رضي الله تعالى عنهم عن النبي صلى الله عليه وسلم أنه قال لا يحل لرجل مسلم أن يعطي العطية ثم يرجع فيها إلا الوالد فيما يعطي ولده رواه أحمد والأربعة وصححه الترمذي وابن حبان والحاكم عبد الله بن عمرنا عبد الله بن عباس ናቸው ሀርስ የሚያወሩት ልጆቹም አባቶቻቸውም ሱሐቦች ናቸው ስለዚህ ረዲየላሁ عنهم አለ ለሁሉም አላህ ይዘንላቸው ማለት ነው ከማን ይዘወሩ عن النبي صلى الله عليه وسلم انه قال ነብያችን አሉ ብለው የሚያወሩት لا يحل لرجل ለወንድ አይፈቀድም ወይም ለሰውዬ አይፈቀድም ሴት ምትሆን አይፈቀዳትም ሙስሊሚን ሙስሊም ለሆነ አዩጡ የልዓጥያ ስጦታን መስጠትና ثم يرجع في ከዛም ሊመለስ ሊያፈርስ አይገባውም الا الوالد ولا ሲቀር አባት ሲቀር فيما يعطي ولده ለልጁ በሚሰጠው ስጦታ አባት ሲቀር የቀድሙ ሰውዬ ማን ነበር ኑዕማን ኢብኑ በሽር አባቱ አፈረሰበት አይደል የሰጠው መልሷል ስለዚህ መመለሱ የሚቻል መሆኑን ያሳያል አባት መመለስ ይችላል ማስረጃ ካላችሁ ያየነው ሐዲስ ነው ከዛ ውጭ የለም ነው ይሄ አሁንም ሐዲስ ራሱ ሐዲስ ስለሆነ ችግር የለብንም አባት ሲቀር አባት መመለስ ይችላል እያሉን ነው ለልጁ በሰጠው ስጦታ ኢማሙ አህመድ والاربعه ዘግበውታል በዛባባል رواه الخمسه ማለት ይቻላል رواه احمد والاربعه ሚለውን رواه الخمسه ብሎ ያልፈው ይችላል የቃላት ልዩነት እንጂ ሐሳቡ አንድ ነው ወሰሐው ትርሚዚ ትርሚዚ ተወከኛ በሐዲስ ቦታ ወብኑ ሒባን ኢብኑ ሒባን ወልሐኪም ሐኪም እንደዚሁ አስመረውበታል ሐዲሱ ሰሂህ ነው طيب ከሐዲሱ የምንወስደው ምንድነው በስጦታ መመለስና ማፍረስ አይቻልም በጣም የሚወገዝ ባህሪ ነው ማፍረስ ለምን አንዴ ከኛ ከጃችን የወጣና የሰጠን ስጦታ ሁልጊዜ ማስተዋስተን መቆጣጠር ካለብን ጥሩ አይደለም ሰጠ እንዳልሰጠ ሆነ ማለት ነው እንጂ የሰጠናት ጆሮን ያሰብን ያወጣን ያወረን እንቆጥራ ከሆነ ጥሩ አይደለም ሌላው እንደዚህ የሚያስቀይምን ነገር እንደዚህ ባለ ነገር መግለጹ በጣም ጥሩ ነው ማለት ነው እስላም ወደ ጥሩ ስነ ምግባር ነው የሚጠራው ከፍ ያለ ባህሪ እንድንላበስ ነው የሚያዘን እንጂ ከመጥፎ ነገር ምን ሰፋሲ في الامور ይሉታል ርካሽ የሆኑ ነገሮችን ውዳቂ የሆኑ ነገሮችን እያነሳሳ እንድንሰራ ሳይሆን ከዛ እንድንርቅ ነው የሚያዘን ማለት ነው ዲናችን ዲነል ከማል ወሱሙ የልቅና የሙሉነት የከፍታ ባለቤት እንጂ ርካሽ እምነት አይደለም ያዝነው ስለዚህ ከሰጠው ስጦታ ማፍረስ አይቻልም አባት ከልጁ ካልሆነ በስተቀር ጅምሁሩ ዑለማ ማፍረስ ሂባ ላይ ክልክል ነው አባት ለልጁ ሲቀር እሱስ ይችላል በዚህ ሐዲስ ማስረጃ ወስደን طيب فمال الاب والابن واحد የአባትና ልጅ ገንዘብ ነው የራስ ገንዘብ ነው طيب አንተ ወማሉከ ለአቢከ ምን እንደምን አለ አንተም ገንዘብም ያባትህ ነው ተብሏል የሰጠን ስጦታ ቢወስድም የራሳችን ገንዘብ ቢወስድ ራሱ አባት ንብረቱ ነው የልጁ ንብረት የራስ ንብረት ነው ይችላል ማለት ነው ከዛ ውጭ ያለን ሰዎች ግን ከሰጠን በኋላ ወደ ኋላ መመለስ አይሆንም ነው ቀጥሉ وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يقبل الهدية ويثيب عليها رواه البخاري وعن عائشة رضي الله عنها أنها قالت كان رسول الله صلى الله عليه وسلم يقبل الهدية ويثيب عليها رواه البخاري አይሻ ናቸው የሚያወሩት የነቢያችን አለይሂ ሰላቱ ሰላም ባለቤት ወከ ስድቅ ልጅ የሆኑት ስራቸውን አለሁላቸውና እንደሚቀጥለው ይናገራሉ ካነ ነበሩ አሪመላህ ሰኛ يقبل الهديه ስጦታን ይቀበሉ ነበረ ለምን ስጦታ ለመዋደድ ውዴታን ለመከሰብ የሚሰጥ ክብርን ለመግለጽ ነው ስጦታ የሚሰጠው ሶደቃ ሲበሉ ነበር ይቀበል ነበር ሶደቃ ያኺራ አጅ ተፈልጎ የሚሰጥ ስጦታ ነው አይቀበሉም ካነ ላይ የኩሩ ሰደቃ ነብዩ ሰለላሁ ዐለይሂ ወሰለም ዘካ ሶደቃ የሚባል ነገር አይበሉም አይቀበሉም ነበረ አንድ ጊዜ በሪራም ትባል ባሪያ ዲሃም ባራም አብሮ ሰተዋሰዎች ሶደቃ ዘካ ከዛ በኋላ ስጋ ነበር ሰጧት ያን ስጋ መታብ ነብዩ እንዴት እንዲቀቀል አደረገች ተቀቀለ ነብዩ ሰለላሁ ዐለይሂ ወሰለም ከውጭ መጥተው የሚበላ ነገር አላችሁ አሉ የለም አሏቸው አሃ ቅድም እንደው የበሰላየው ስጋ የተወሰዳችሁት አሉ እሱማ የበረዳ ነው ሰደቃ መጥቶላ ተሰጣቆ ነው የበረዳ ነው አሏቸው እና ምን ችግር አለ ለሐሰደቃ ወለና ሀዲያ እውነት ከልብ ካለቀሱ ምንም ባይገድም አይደለ እሷ ከሰጠችን ሀዲያር ምን ለኛ የሰደቃ ተስላ አይደለም ለሷ ግን ሲሰጣ ሰደቃ ነው የሚሆነው ስለዚህ ትንሽ አቅሙ ሲማታቸው እና ሶደቃ ለምስኪኑ የሚሰጠው ዘካ የተቀበለው ሰውዬ ለተቀበው ሶደቃ ነው ነገር ግን ያ ሰው እጁ ላይ ከገባ በኋላ ያን የተቀበለውን ዘካ ለዳ ቢከፍለው ለግዢ ቢያውለው ሀዲያ ቢያውለው ሌላ ሁክም የሚሰጠው እንጂ ዘካ በላ አይባልም ከሱ ወሰዶ ሰው የተዋዋለው ሰው እሱ ጋራ ማለት ነው ገብቷችኋል ኢንሻአላህ እሺ ይሄ እንግዲህ የነገሽን ባህሪ ነው ደግሞ ደስ የሚለው ወይሲቡ አለይሃ ይችን በደንብ አንድ አንድ ሰው እንደው መስጠትን እንጂ መሰጠት ማን ነው መሰጠትን እንጂ መስጠትን ብዙ ቁቦ የለው ሲሰጣችሁ እናንተም ደግሞ ምላሽ ይልመድባችሁ እያሉ ነው ወይ ሲቡ አለይሃ ማለት ጥሩ አላላችሁን ሰው ፈካፊኡሁ ምን ሐድሳለ ነው በላ ቦታ እሳቸው በተግባር ነው አሁን ምክር የሰጡት ሲቡ አለይሃ ማለት ለሰጣቸው ሀዲያ እሳቸው የሚሰጡ ነበረ ምላሽ የምሰጡት ካጣችሁ ጀዛከላሁ ኸይረን በሩት ተብሏል ሱብሃንአላህ እሺ ተመሳሳይ ስለሆነ ቀጥሎ ያለው ሐዲስ ቀሩ عن عن ابن عباس رضي الله تعالى عنهما قال وهب رجل لرسول الله صلى الله عليه وسلم ناقة فأثابه عليها فقال رضيت قال لا فزاده فقال رضيت رضيت قال لا فزاده فقال رضيت رضيت فقال نعم رواه أحمد وصححه ابن حبان طيب وعن ابن عباس رضي الله تعالى عنهما أنه قال آه، وهب رجل لرسول الله صلى الله عليه وسلم ناقة فأثابه عليها فقال رضيت قال لا فزاده فقال رضيت قال لا فزاده فقال رضيت قال نعم رواه احمد وصححه ابن حبان يا الله ابن عباس ናቸው ምን አሉ وهاب رجل የሆነ ሰውዬ ሰጠ ለማን ለረሱል الله صلى الله عليه وسلم ለነብዩ ሰጣቸው ምን ሰጣቸው ናቀተን ምን ማለት ነው ናቃ ብዙ ቦታ ቀርተነዋል ከታች ግመል የተሻለ ትርጉም ከግመል እንበሳ ጥጃ ሴት ግመል አይዋ ናቃ ማለት ሴት ግመል ነች ሴት ግመል ሰጣቸው እሳቸው ደግሞ ፈአሳበሁ عليها ማለት ውለታውን መለሱ ፈአሳበሁ عليها ውለታን መለሱ ስጦታ ሰጡት ምላሽ እሳቸው ደግሞ ከእሳቸው ስጦታ ማለት ነው ምን እንደሰጡት ግን አሁን አልተገለጸም እዚህ ጋር ከዛ فقال ነብያችን አሉ ረዲተ ማለት ሐረዲተ እንደማለት ነው በቃህ ደሳለህ ወላ ልጨምርህ ነገር ነው ቃለ ላ አልተደሰትኩም ገና ይቀረኛል አላቸው ፈዛደሁ ጨመሩ ለስጦታ አሁንም ጠየቁት فقال رضيت አሉት ጥያቄ ነው ወደሃል በቅቶሃል ማለት ነው ቃለ ላ አልበቃኝም አላቸው ጨመሩ ፈዛደሁ አሁንም ጠየቁት فقال رضيت አሉት ቃለ نعم ሶስት የመሰሰቅፉ ሰረች አዎ አለ رواه احمد وصححه ابن حبان نبي صلى الله عليه وسلم كان يعطي عطاء من لا يخاف فاقه ተብሏል ዲህነት የማይፈራ ሰው ስጦታ ነው የሰጡ የነበረው እኛ ኮጃሽን ከተቀጣ ገና ስንጀምረው እሳቸው ግን ቢሰጡ ቢሰጡት የሚያልቀ እንደ ድህነት ይመጣብኛል ብለው ጭራሽ አይጠብቁም ማነቀሰ ሰደቀቱ የሚማል ነው ሰደቃ ሰደቃ ገንዘብ አይጎልን ተብሏል ይሄን ያቃሉ እሳቸው የሰጠን ስጥ የሚለው መላእክቱን ዱአ ያውቁታል በደም ተገገው ይረዱታል ያምኑበታል እንደኛ አይደሉም ስለዚህ እስከሚጠግብ ነው እንደውም የሰጡት ማጥገብ ቢያቅታችሁ ትንሽማ ስጡ እንጂ እናንተም ነው طيب يثيب عليها اثاب الرجل مصيبه بمعنى اعطاه اياه ማለት ነው الثواب مطلق الجزاء على اعمال خيرا او شرا واكثر السماء في ثواب الاخره ثواب የሚለው መጥፎ ለዋለብንም ሰው ብቀላ ከሰጠነው ثواب ይባላል ጥሬ ቃሉ ማለት ነው ጥሩ ለዋለልን ሰው ጥሩ መመለስም ثواب ይባላል አብዛሃኝ ግን ثواب የሚለውን ለኸይር ነገር የሚጠቀሙት አብዛሃኝ እነዚህ ነብዩ ሰለላሁ ዐለይሂ ወሰለም ካነ ይካፊኡ على الهديه صاحبها بمثلها او باحسن منها ልክ እንደተሰጠው ያለ ስጦታ ይሰጥ ነበር ጥምጣም ከሰጧቸው ጥምጣም ይሰጥ ነበር ማለት ነው ቀሚስ ከተሰጣቸው ቀሚስ ይሰጡ ነበር ማለት ነው ሌላ ቀሚስ ማለት ነው መመለስ አይደለም ወይም አው ቢአህሰነ منها ከዛ ከተሰጡ ስጦታ የተሻለና ያማረ ወላ ተምኑን ተስተክፊር የሚቁራን አለ አይደል ሶስት ሙደስር ላይ የበለጠ ለመቀበል አትስጥ ይላል አሁን እዚህ ጋር ደግሞ ሰጡት ሰጡት ሰጡት በሶስተኛው በቀኝ አላቸው ስለዚህ ብዙ ብዙ ስጦታ ይችላል ሰውየው ቁርአን ደግሞ ወላ ተምኑን አትለግስ ተስተክፊር ለማብዛት ብለህ ለማ ብዙ እንሰጠኝ ብለህ ስጦታን አትስጥ ይላል አዎ የሚሰጠው ሰውዬ እንዲሰጥ ሳይሆን የሚሰጠው አጅር ለማግኘት ለመዋደድ ብሎ ሰጠ خلاص ከዛኝ ሰው ከመጣለት ይቀበል ችግር የለውም ሁን ብለህ ግን ስጦታን ስትሰጥ ሌላ የበለጠ ለማግኘት አታድርገው ነው አንዳንድ ሰዎች የኔ ቢጤ የተራ ምስኪን ለሀብታም ስጦታ ይሰጣል አንድ ጊዜ ለሀብታም ምን ፈልጎ ለሀብታሙ ጋር ያው የሱ አፍቃሪ የሱ ወዳጅ መሆን ካወቀ ያው የበለጠ ይሰጠኛል ብሎ ነው እንጂ እኔ ለመስጠት አህል ነኝ ይገባኛል እሱም ለመስጠት ይገባዋል ብሎ አይደለም የድሮ ጭቃ ምናምን ንጉስ የሚባል ነበሩ ተራ ምስኪኖች ጥልፍ ጠልፈው ስፌት ሰፍተው ወስደው ለንጉስ ይሰጣሉ ንጉስ ያው መቼም ሰግድለት ወዲለ እንዲያሉ ሰዎች እንዲያመጡ ለሲሉት በሉ ከበረታ እንዲያሉ ሽልማ ይላል ያ ሽልማ ሁሉም ይራወቅ ነበር ይባላል በዛ ምክንያት ነው ቁርአን የመጣው ወላ ታምኑን ተስተክሰር እንደው ሰሰት አጅር ለማግኘት ፈልገህ እንጂ የበለጠ ለማግኘት ብለህ መስጠቱ ዋጋ የለውም ነው ጭራሽ በጣም حرام ነው ሳይሆን ይሄ የጥሩዎች ባህሪ አይደለም የበለጠ ለማግኘት መስጠት የጥሩዎች ባህሪ አይደለም ለማለት ነው በዚህ መልኩ አትስጥ ማለት ጥሩ አይደለም ማለት ነው እንጂ መንሶና አይለኩም ማዕሩፈን ፈካፉ ብለዋል ለሐዲሳቸው ጥሩ አለላችሁን ሰው በጥሩ ነገር መልሱለት ነው ሰዓታችን እያለቀ ነው መሰለኝ አልጨረስነውም ገና ባቡር ቁባም አልደረስንም ባቡር ዑምራም ገና ደረስን ይመጣ ወደፊት ኢንሻአላህ 805 ታሪክ ላይ እናቆም መሰለኝ ባረከላሁ ፊኩም